አውላ ያዕለሙና አነላ ያዕለሙ ማ ዩስሩነ ወማ ዩዕሊኑ ይህን ምስጢር ለምን ትናገራላችሁ ብለው የሚወቃቀሱት ባይናገሩስ ግልጽ ያወጡትንም ውስጣቸው ላይ ያለውንም ምስጢርና ስር አላህ እንደሚያውቅ አያውቅምና ነው ይላል አላሁ ስብሓነሁ ወተዓላ ስለ ይሁዳዎች ወሚንሁም ኡሚዩን አለ አብዛኛዎቹ ከነሱ ውስጥ ምን ተብዒድያዋ ግማሽ ከይሁዳዎች አንድ ጣኢፋ ቡድን ጃላ አለበት፣ አዋም አለበታል። መሀይምነታቸው ጥልቅ የሆነ ሁሉም እኮ ያወቁና የተማሩ የተመራመሩ አይደሉም አለ አላህ ሱብሓነሁ ወተዓላ። ወሚንሁም ኡምዩነ ላ ያዕለሙነ አልኪታብ ተውራትን የማያውቁ አሉ እኮ ውስጣቸውም ላይ ደነዞች አሉ እኮ አለ ኢላ አማንያ በምኞት ብቻ የሚኖሩ አህባሮቻቸው ዑለማዎቻቸው ዱራ የነገሩትን ብቻ ይዘው የሁዳነን ናህኑ አብናኡላህ ወአሂባኡሁ ይላሉ እንጂ ምንም የሚያውቁ ነገር እኮ የለም። ስለ ቶራትም የማያውቁ ስንቶች አሉ ውስጣቸው ለዓለም ወኢንሁም ኢላ የظኑ የሚኖሩት በግምት በጥርጥር የተመረጠ ፍጡር ነን የተሻልን ትውልድ ነን ይላሉ እንጂ ምንም የማያውቁ ውስጣቸው ላይ ብዙ መሀይማኖች አሉ አለ። ፈወይሉ ሊለዚነ የክቱቡነ ልኪታበ ቢአይዲህም አንዳንዶቹ ደግሞ አወቅን ባዮቹ ቅጥፈት ይሰራሉ አለ። ምን አይነት ቅጥፈት? በእጃቸው ይጽፉና ይሄ ራሱ መነዘል የሆነ ከአላህ ዘንድ የመጣ ተውራት ነው፣ ሙቀደስ የሆነ ነው እያሉ የሚያጭበረብሩም አሉ አለ። አዋቅ ብለህ የምትለው ተማረ ብለህ የምትለው ደግሞ እንዲህ አይነት አጭበርባሪ ነው አለ። ثم يقولون هذا من عند الله ይሄ ከአላህ ዘንድ የወረደ መጽሐፍ ቅዱስ ነው ይልሃል አለ። ሊየሽተሩ ቢሂ ሰመናን ቀሊላ በዚህ ትንሽዬ ጥቅም ለማግኘት ሲሉ ነው። ሌላ ነገር የለውም ምክንያቱ አለ። ፈወይሉን ለሁም ሚማ ከተበት አይዲህም ወወይሉን ለሁም ሚማ የክስቡን አለ። እቺ ጽፋ አጣጥፋ አስተካክላ ከሽና ቀርጻ ላመጣችላቸው እጅም ወይል አላቸው አለ። ወይል ማለት በሉገተል አልአረብ ዋዲን ፊ ጀሃነም ማለት ነው። ጀሃነም ላይ ስምጧ ቦታ ወይል ትባላለች። ደግሞ የሚገርመው ይሄ አይደለም አለ ቁርአን ላይ አላህ ሱብሓነሁ ወተዓላ ወቃሉ ለን ተመሰነ ናሩ ኢላ አያማ ማዕዱዳ። የሚያጅበው ይሄ ነው አለ እኛ የሁዳዎች በተፈጥሯችን ምርጥና quality የሆን ፍጡሮች ስለሆን ካለው ህዝብ ሁሉ እንደ ወንጀለኛዎቻችን እንኳን ጀሃነም ውስጥ ገብቶ ቢቀጡ ትንሽ ቀን ነው የሚቀመጡታል። ወቃሉ ለን ተመሰነ ኢላ እያመን ማዕዱዳ በቁጥሩ ያሉ ቀናቶችን ብቻ ነው እሳት የምንቆየው። ትላንት ደርስ ላይ ቀርተናል፣ ትዝላችሁ እንደሆነ እንደው ጥፋት ነው ቢባል እነዛን ቀናቶች ነው የምንቀመጠው። የት እሳት ውስጥ ጀሃነም። ከዛ በኋላ እኛ ጋር ችግር የለም። የሁዳ ምርጥ ፍጡር ነው የተፈጠረው ለጀነት ነው የሚሏቸውን ቀናቶች ታስታውሳላችሁ። በትላንት ደርሳችን እጅልን የተገዙ ያመለኳትን ቀናት ብቻ እጅል ማለት ይሄ ወይፈኑን ነቢዩላ ሙሳ ለአርባ ቀን ያህል ጡር ሲና ተጠርቶ በሄደ ጊዜ እስኪመለስ እጅል ወይፈን በጭቃ አብክቶ ሳምሪ ያታሏቸው አጭበርብሯቸው ያመለኳትን ጊዜ የስህተት ጊዜያችን የወንጀልና የጥፋት ጊዜያችን እነዚህ ቀናቶች ብቻ ናቸው። ስለዚህ ወቃሉ ለን ተመሰነ ናሩ እሳት ብሎ ነገር የጀሃነም እሳት አይነካንም ኢላ አያማ ማዕዱዳ ትንሽ ቀናቶች በቁጥር ያሉ ቀናቶችን ቢነካን እንጂ ቁል ያ ሙሐመድ ብለህ ጠይቃችሁ እስቲ አለ አላህ ሱብሓነሁ ወተዓላ። እተከስቱ ሚንደላሂ አህዳ ትንሽ ቀናቶችን እንጂ እሳት ውስጥ የምትቀመጡት ከዛ ውጭ አትቀመጡም ብሎ ጌታ አላህ ቃል ገብቶላችኋል? ቃል የተገባላችሁ ነው ወይስ ፈጠናና ፍልስፍና ነው በላቸው። ከሆነማ ፈለን ዩክሊፈ ላሁ አህደሁ አም ተቁሉነ አለላሂ ማ ላ አላህም የገባላችሁ ቃል ከሆነ አላህ ቃሉን አያፈርሰውም። ግን እናንተ የምትሉት ፈጠራ ነው። ለምን በላ አዎ ማለት ነው። መንከሰበ ሰይአ ወንጀልን የሰራ ጥፋትን የሰራ የሁዳም ሆነ ሌላም ሆነ ማንም ማንም ወአሃጠት ቢሂ ኸጢአቱ ወንጀሉ በዝቶ ግራ ቀኙን ካካበበው ወንጀሉ፣ ሽርኩ፣ ጥፋቱ፣ የማዕሲ አይነቱ ፈኡላኢከ አስሓቡ ናር እነዚህ ማለት የእሳት ባለቤቶች ናቸው። ሁም ፊሃ ኻሊዱን መግባት ብቻ መደል እዛው ዘውታሪዎች ናቸው አለ አላሁ ስብሓነሁ ወተዓላ። ወለዚነ አመኑ ወአሚሉ ሳሊሓት በዚሁ ደግሞ በተገላብጦሹ መልካም ስራን የሰሩና ኢማን የያዙት ኡላኢከ አስሓቡል ጀና ሁም ፊሃ ኻሊዱን። አንድ ጊዜ ነቢዩ አለይሂ ሰላቱ ወሰላም ኸይበር ጂሃድ የሚባል ሲራ ስንጀምር ታሪኮችን إن شاء الله ታውቁታላችሁ። ከጂሃዶቻቸው ውስጥ ኸይበር የሚባል ጂሃድ ሰባተኛ ጂሃድ ገዘቱ ሳቢያ ቅንብሩን ያቀነባበሩት የሁዳዎች ናቸው። ይሄን ጂሃድን ያልኳችሁ የሁዳዎች ሲባል እዛው መዲና ላይ ሶስት ጎሳዎች አሉ። የይሁዳ ብያቸዋለሁ። በኑ ቀይኑቃ፣ በኑ ነዲር፣ በኑ ቁረይዛ ብያቸዋለሁ። በእነዚህ ቅንብር የተሰራ ነው። በኋላ ከጂሃዱ ፍጻ ታሪኩ ረዥም ነው። ከጂሃዱ ፍጻሜ በኋላ እስቲ የይሁዳዎቹን እዚህ አካባቢ ለበሳል ትላልቅ አዋቂዎች ናቸው የሚባሉትን አሊም አህባር የሆኑትን ብቻ ሰባስቡልኝ አሉ ነቢዩ አለይሂ ሰላቱ ሰላም። ፊማ ረዋሁል ቡኻሪ ከሁለት አንድ ቡኻር ወላ ሙስሊም ከሁለት አንዳቸው ነች የዘገቡት እና በኋላ ዑለማዎቻቸው አህባሮቻቸው ተሰብስበው ነቢዩ ጋር ተፈልጎ መጡ። የእነዚህ አሁን ታሪካቸውን የምንቀራ እንግዲህ የልጅ ልጆችን በል አው የሁዳ የሁዳ ነው። ነቢዩ ዓለይሂ ሰላቱ ወሰላም ኢጅመዑ ሊ መን ካነ ሚነል የሁዲ ሁና አሉ። እዚህ አካባቢ ያለውን አይን አይን የሆኑትን ሰባስቡልኝ። ከተሰባሰቡ በኋላ ነቢዩ አንዳንድ ጥያቄዎችን ልጠይቃችሁ ፈልግ ያለሁ ዝግጁ ናችሁ? ችግር የለውም አሉ። ማን አቡኩም አሏቸው። በዘር ሀረግ ስትቆጠሩ ስትቆጠሩ አባታችሁ የይሁዳ ማን ነው ታውቃላችሁ? አሉት። አዛንፎ ተናገሩ ለነቢዩ እያወቁ ነቢዩ አለይሂ ሰላቱ ሰላም አይደለም አሉ። በል አቡኩም ፉላን አሉ። አባታችሁ እከሌ አይደል? አዎ አዎ፣ ተመልሰናል፣ ይቅርታ አሉ። ከዛ በኋላ አንድ ነገር ልጠይቃችሁ አሉ። ጠይቂያችሁ ሳትዋሹ እውነቱን ትናገራላችሁ አሉ። አዎ ለምን እንዋሻለን? አሁን ችግር እኮ ነው ብንዋሽ አባታችንን አዛንፈን ስንነግር እንደነቁብና እንደደረሱብን ያውቁብናልና አንዋሽም አሉ። እሺ የእሳት የጀሃነም የሚሆን ትውልድ ማን ነው አሉ። ከዛ በኋላ ምን አሏቸው? ትንሽ ሰሞን እኛ እንሆናለን ይሁዳዎች አሉ። ትንሽ ቀናቶችን እኛን የምንሆነው ከዛ ወለ ወተን የጀነት እንሆናለን። ከዛስ ከዛ እናንተ ትተካላችሁ አሉ። በእናንተ ቦታ አሉ ነቢዩ። እሳት ለእኛ እንተካለን፣ እናንተ ትተካላችሁ። ውሸታሞች ናቸው ማንም በእናንተ የሚተካ የለም፣ እናንተ ሆናችሁ የምትኖሩበታል። እቺን ያልናት አያት በቅድመ አያት እጅ ለተገዟትን ጊዜ ይሄ በትውልድ ትውልድ ትውልድ ገብቷል አቅላቸው ላይ። ስለዚህ የይሁዳና የበኑ እስራኤሎች ባህሪ አስቸጋሪ ነው። ወኢዝ አኸዝና ሚሳቀ በኒ እስራኤል አለ አላህ ሱብሓነሁ ወተዓላ። ይሄ ብቻም አይደለም አላህ ኒዕማና ብዙ ኒዕማዎችን አላሁ ሱብሓነሁ ወተዓላ ለበኒ እስራኤሎች የሰጠውን እየቆጠረ በተውራት በመጽሐፋችሁ ላይ ቃል አስገብተናችኋል። በቃለ መሃላ ላይ የተደገፈ ላ ታዕቡዱና ኢላላህ ከአላሁ ስብሓነ ወተዓላ ሌላ ላታመልኩ ወብልዋሊደይን ኢሕሳና ለወላጆቻችሁም ኸይር እንድትውሉ ወዚል ቁርባ ለቅርብ ቤተሰቦቻችሁና ዘመዶቻችሁ ስለተ ረሂምነትን እንድትጠብቁ ወለታማ ወላጅ አልባ ለሆኑ ህፃናቶችም ወልመሳኪን ለተቸገሩ ችግርተኞችም መልካሙን እንድትሉ ቃል አስገብተናችኋል ይላል አላህ ሱብሓነሁ ወተዓላ። ወቁሉ ሊናሲ ሁስና ለማንም ይሁን ለማን እስከ መናገር ድረስ መልካም እንድትሆኑ መልካምን እንድትሰሩ መልካምን እስክትናገሩ ድረስ አዘናቸዋል፣ ቃል አስገብተናቸዋል ይላል። ወአቂሙ ሰላተ ወአቱ ዘካ ግዳጅ የሆነባችሁን ሰላት እንድሰግዱ፣ ከገንዘባችሁን ፈርድ የሆነውን ዘካና መስዋዕት እንድሰጡ፣ ይሄ ሁሉ ትእዛዝ ሆኖ ታዛችሁ ثم ተወለይቱም ኢላ ቀሊላ ሚንኩም ወአንቱም ሙዕሪዱን ተግባራዊ ያረገው ከእናንተ ቡድን ውስጥ በጣም አነስተኛው እኮ ነው። አብዛኛው ጀርባ አልሰጠም ይላል አላሁ ስብሓነሁ ወተዓላ።